ታናሽ የኢትዮጵያውያን ሙስሊሞች ድምፅ ነው። የታሪክ ምሁሩ የመብት ታጋዩ ጸሐፊ አህመድ ዲን ጀበል የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘው መጽሐፍ ክፍል 27 ትረካን እናገኛለን። ሙሀባ አቀናብሮ አዘጋጅቶ ይጠብቃችኋል። አብራችሁት መልካም ቆይታ የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድዲን ጀበል ክፍል 27 ትረካ። የግብፁ ጳጳስ በግብፁ ሱልጣን ትእዛዝ ዘርዓ ያዕቆብ ሙስሊሞችን እንዳይበድል የሚያሳስብ ደብዳቤ በመጻፉ የተበሳጨው አጼ የጳጳሱን መልእክተኛ ከስር የፈታው ከአራት ዓመታት በኋላ ነበር። በ1448 ፓትርያርኩ ፓትሪያርኩ እርሱ እውቅና ውጪ ማንኛውንም ደብዳቤ ወደ ኢትዮጵያ እንዳይልኩ ስልጣኑ አገደም። ሻሃቡዲን አህመድ በደላይ ሲሰዋ ልጁ መሐመድ ቢን በደላይ ሱልጣኑን ተረክቦ ትግሉን ቀጠለ። አክራሪው አጼ ዘራ ያዕቆብም እስላምን ከአካባቢው ሊያጠፋ የሚችልበትን መንገድ ያውጠነጥን ነበር። ይህንን ከዳር ለማድረስ በ1449 200 መርከቦችን በመስራት መካንና እስላማዊ ሀገራትን በማጥቃት ካዕባን ለማፍረስ ሲያውጠነጥን ነበር። ይህ እቅዱ በኖቬምበር 1450 ወይም ሸዋል ወር 854 ዓመተ ሂጅራ ግብጽ ሀለብ ከተማ ድረስ ተሰምቷል። ክርስትናን በኢትዮጵያ ለማስፋፋት የኃይል እርምጃ የወሰደው በህዝበ ሙስሊሙ ላይ ብቻ አልነበረም። የባህላዊ እምነት ተከታዮችም አገራቸው ተወሮ ክርስትናን በኃይል የማስፋፋት ስራ ተሰርቷል። ከክርስትና ውጪ ሌላ እምነትን ማየት የማይሻው አጼ ዘርዓ ያዕቆብ በሌሎች እምነቶች ላይ ህዝቡን ቀስቅሷል። ክርስትናን ለማስፋፋት በአገው ላይ በርካታ ዘመቻዎች ተካሂደዋል። ዘመቻዎቹ የጦር ኃይል እርምጃና የስብከት ተግባርን ያቀፉ ነበሩ። እንዲሁም ተደርጎ በቀላሉ ውጤት አልተገኘም። አንዳንድ ጸሐፊዎች እንደሚሉት ክርስትና በሰሜኑ የኢትዮጵያ ክፍል እንኳን ፈጥኖ ተቀባይነትን አላገኘም። በ16ኛው ክፍለ ዘመን አልቫሬዝ ወደ ኢትዮጵያ በመጣበት በ1527 ወቅት አብዛኛው የጎጃምና የዳሞት ህዝብ የባህላዊ እምነት ተከታይ ነበር። በኃይል ህዝብን በማሸበር ክርስትናን የማስፋፋት ተግባር ከአጼ ዘርዓ ያዕቆብ በፊት በነበሩት ነገስታትም ጭምር ተተግብሯል። በ14ተኛውና 15ተኛው ክፍለ ዘመን ክርስትናን በኃይል የማስፋፋት ተግባር ተፈጽሟል። እምነቱን ለማስፋፋት ቀሳውስት በጦር ሰራዊት ታጅበው ይንቀሳቀሱ ነበር። የባህላዊ እምነት ተከታዮች ቤተ አምልኮ በጦር ኃይል በግድ ፈርሶ በስፍራው ላይ ቤተ ክርስቲያን መሰራት ጀመረ። ህዝቡ ቢቃወምም በጦር ሰራዊት ታጅበው የሚንቀሳቀሱት ቀሳውስት ሊያቆሙ አልፈለጉም። ልክ እንደዚሁ ይህ ተግባር በዳሞት ሲፈጸም ህዝቡ በማመጽ በደብረ አሰቦ አባ ፊሊጶስ ላይ ጥቃት አድርሷል። በጉራጌ ሀገርም ተመሳሳይ አመጽ ተቀስቅሶ በአባ ዜና ማርቆስ የድንጋይ ድብደባ ተፈጽሞባቸዋል። እንደ ፕሮፌሰር ታድስ ታምራት ገለጻ ህዝቡ በድብደባ ደም በደም አድርጓቸው ነበር። የደብረ ወጋጉ አባ ሳሙኤልም የባህላዊ እምነት ተከታዮችን ቤተ አምልኮ አፍርሰው ቤተ ክርስቲያን ለመገንባት ሲንቀሳቀሱ በርካታ ግጭቶችን አስተናግደዋል። በመጨረሻም በጦር ሰራዊቱ ኃይል የህዝቡ አመጽ ተቀለበሰ። አባ ሳሙኤል ተሳክቶላቸው ቤተ አምልኮዎችን በማፍረስ በምትካቸው አብያተ ክርስቲያናትን ማስገንባት ችለዋል። ይህ ኦርቶዶክስ ክርስትናን ለማስፋፋት የተወሰደውን የኃይል እርምጃ ያሳያል። ክርስትናን ባህል ለማስፋፋት በ 14 ተኛው ክፍለ ዘመን በጎጃም ላይም ተመሳሳይ ተግባር በአጼ አምደ ጽዮን ተፈጽሟል። ይህ በጦር ሰራዊት በማስገደድ ክርስቲያን የማድረጉ ዘመቻ እንደ ፕሮፌሰር ታደሰ ታምራት ገለጻ በሌሎች መሪዎችም እስከ 15ኛው ክፍለ ዘመን ቀጥሏል። ቀደም ብሎ የዛጉዌ መሪዎች ጎጃምን በመቆጣጠር ወደ ግዛታቸው ለመጨመር ሞክረዋል። ክርስትናን ለማስፋፋት ብዙ ታግለዋል። ጣና ቂርቆስ በዛጊዎች ነበር የተመሰረተው። ሆኖም ብዙም ቢለፉም ከፊል ጎጃምን ወደ ግዛታቸው ከማስገባት የዘለለ ተሳክቶላቸው ነበር ማለት አይቻልም። የክርስትና መሰረት በጎጃም የተጣለው ከነርሱ በኋላ በ14ኛው ክፍለ ዘመን ነበር። ይህ ተግባር የተፈጸመው በአጼ አምደ ጽዮን አማካይነት ነበር። በ15ኛው ክፍለ ዘመን በአጼ ዘርዓ ያዕቆብ ዘመንም አብዛኛው የጎጃም ሕዝብ ባህላዊ እምነት ተከታይ ነበር። አጼ ዘርዓ ያዕቆብ በሰራዊቱ አማካይነት የኃይል እርምጃ እየወሰደ ከክርስትና ውጭ ያሉ እምነቶችን ለማጥፋት በርካታ ተግባራትን ፈጽሟል። በህዝቡ ልብ ውስጥም የአክራሪነትና አሸባይነት አስተሳሰብን ለማስገባት ብዙ ለፍቷል። ለዚህ የሚያግዙ መጽሐፍትንም እስከ መጽሐፍ ደርሷል። መጽሐፈ ብርሃን ተብሎ በሚታወቀው መጽሐፉ አጼ ዘርዓ ያዕቆብ እንዲህ ሲል ጽፏል። በጦርም ይሁን በሌላ መሳሪያ አንድ ክርስቲያን አረማውያንን የገደለ እንደሆነ ገዳዩ ሰማዕት ነው። እንዲሁም እርሱ የገደለው አረማዊ ሟቹ ለእርሱ ለአምላኩ ስጦታ መስዋዕት ቁርባን እንዳቀረበ ይቆጠርለታል። አረማዊውን የገደለ ምንም ወንጀል አልሰራም። እንዲሁም አንድ ሰው ለሰይጣን መስዋዕት ሲያቀርብ ስታየው በጦር ወይንም በዘንግ አሊያም በድንጋይ ግደለው ሲል ጽፏል። ይህ የአጼ ዘርዓ ያዕቆብን ጽንፈኝነት ጥግ መድረስ አመላካች ነው። በ1450 አጼ ዘርዓ ያዕቆብ እስላምን በማጥፋት ላይ አጋዥ ለማፈላለግ በኢጣሊያዊው ፔትሮ ሮምቦሎ የተመራ ልዑክ ወደ አውሮፓ ላከም። ልዑኩ የቫቲካኖን ጳጳስ ኒኮላስ አምስተኛና ንጉሥ አልፎንሶ አምስተኛን ጎብኝቷል። እስላምን ለማጥፋት የጋራ ህብረት መፍጠር ስለሚቻልበት ሁኔታም ተወያይቷል። በአጠቃላይ ዘርዓ ያዕቆብ ክርስትናን በማህበረሰቡ ላይ ለመጫን በርካታ ተግባራትን ፈጽሟል። ተአምረ ማርያምን ጨምሮ ከአረብኛ በግብፅ ክርስቲያን የተጻፈ የተለያዩ መጽሐፍትን ወደ ግዕዝ አስተርጉሟል። በራሱም መጽሐፈ ብርሃን፣ መጽሐፈ ምዕላድ፣ ጦማረ ትስብዕት፣ ክህዳተ ሰይጣን፣ መጽሐፈ ባህሪ፣ ተአቅቦ ምስጢርና እግዚአብሔር ነግሰ የተሰኙ መጽሐፍትን ደርሷል። ሰንበት ቅዳሜ ወይንስ ቅዳሜና እሁድ በሚል በክርስቲያን ሃይማኖት መሪዎች መካከል የቆየውን ልዩነት በማስማማት ቋጭቷል። ሰዎች መስቀልም በግንባራቸውና በአካላቸው ላይ እንዲነቀሱም አስገድዷል። ከሩቅ ቤተ ክርስቲያን መሳለምን አስጀምሯል። የነፍስ አባት የሚባለውንም ስርዓት አስጀምሯል። ታምረ ማርያም የተሰኘው መጽሐፍ ከቅዳሴ በኋላ በቤተ ክርስቲያን እንዲነበብ አድርጓል። በደብረ ብርሃን ሳለ በ1456 በሰማይ ላይ ብርሃን ወይንም ኮሜት በማየቱ ከተማዋን ደብረ ብርሃን ሲል ሰይሞ መናገሻ ከተማው አድርጓታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የተሰኘው መጽሐፍ እንዲህ ሲል ያጠቃልላል። በአጠቃላይ ዘራ ያዕቆብ የፈጸማቸው ተግባራት በክርስቲያኑ ሕዝብ ዘንድ ታላቅ አመኔታና ተወዳጅነትን ሲፈጥሩ በፖለቲካውም ሆነ በሃይማኖቱ ወገን የአገሪቱን አንድነት ጠብቆ ለመግዛት እንዲችል ከፍ ያለ አስተዋጽኦ አድርገውለታል። አጼ ዘራ ያዕቆብ በስልጣኔ ላይ ያሴራሉ ሲል በጠረጠራቸው ግለሰቦች ላይ ጠንከር ያለ እርምጃ ከመውሰድ ወደ ኋላ አላለም። ሌሎችን በመስጋት ነበር መጀመሪያውኑ የራሱን ሴት ልጆች በስልጣን ላይ ያስቀመጠው። ይሁን እንጂ የገዛ ቤተሰቦቹን እንኳን እንደሚያሴሩበት በመጠርጠር ከፍተኛ ቅጣት ፈጽሞባቸዋል። ከሶስቱ ሚስቶቹ መካከል ጽዮን ሞጋሳ በደረሰባት መንገላታት በ1462 ሕይወቱ አልፏል። አልጋ ወራሽ ልጁ በእደ ማርያም እናቱን በሚስጥር ደብረ ብርሃን አቅራቢያ በምትገኘው መቅደስ ማርያም ቤተክርስቲያን ለመቅበር ተገዷል። ዘርዓ ያዕቆብም በልጁ በእደ ማርያም ድርጊት ተቆጥቶ የነበረ ቢሆንም በመጨረሻ ቤተ ክርስቲያን ሁለቱንም በማስታረቋ ጉዳዩ በዚሁ ተቋይቷል። በ1468 የዘርዓ ያዕቆብ ልጅ በእደ ማርያም አባቱን ተክቶ ስልጣን ያዘ። እሱም በተራው አገዎቹን በኃይል ክርስቲያን የማድረግና የሙስሊሞችን ኃይል ማዳከሙን ተያያዘው። ዘርዓ ያዕቆብ ከሞተ በኋላ ሱልጣን መሐመድ በደላይ ወደ በእደ ማርያም ልኮ ሰላምን ማውረድ እንደሚፈልግ ገለጸም። ስልጣኑ የዘር ያዕቆብን ወረራ ለመመከት በ1452 እርዳታ ጥየቃ ወደ ግብጽ ልኮ እርዳታን ማግኘት አልቻለም ነበር። ሆኖም ባለው ኃይል ዘር ያዕቆብን ሲታገል ነበር። አሁን ግን አጼው ስለሞተ ልጁ ሰላም ፈላጊ ሊሆን ይችላል በሚል ግምት ነበር ልዑክ የላከው። ከዚህ በኋላ በእደ ማርያምም የጥቃት አቅጣጫውን ከአዳል ወደ ቤተ እስራኤላውያን ወይንም ፈላሻዎች በማዞር ጦር ላከባቸው። ጦሩንም ራሱ እየመራ ከአዳ ሱልጣኔት ውጪ ባሉት ሙስሊሞች ላይ ዘመተ። በሐይቅና በአምባላጌ አካባቢዎች ይገኙ የነበሩትን የዶባሳ ሙስሊሞች ወረረ። አብዛኛውን ሕዝብ በግድ ክርስትና እንዲነሱ አደረገ።